ቢስሚላህ ረህማን ረሂም ለመጠጣት ቢስሚላህ ረህማን ረሂም ለመብላት ቢስሚላህ ረህማን ረሂም ለመጠጣት ለሁሉም ትሆናለች። ቢስሚላህ ረህማን ረሂም ብትል ስትበላ ምን ማለት ነው? አራቱን እበላለሁ እመገባለሁ ይላል። አሁን ደግሞ ቢስሚላህ ረህማን ረሂም ስትል ምን ማለት ነው? ቢስሚላህ አላህ ያለው ለማንም የሚሰጥ ስያሜ አይደለም። በአላህ ስም ብቻ ለማንም የሚሰጥ አይደለም። አሊሃዎች አሉ። አላህ ያለው አይል መዕቡድ የሚመለክ ኃያል ጌታ ማለት ነው። ረህማን ያለውም ስያሜ ለማንም አይሰጥም፣ የአላህ ብቻ ስም ለማንም አይሰጥም። ረህማን ያለው ረሂም ያለው ግን ሊሰጥ ይችላል። ለኢባታ አገናኝተን ማለት ነው። ረሂም አልቀልብ እከሌ ልቡ አዛኝ ነው፣ የረሂመቱል ቀልብ እያልን እናገራለን። አላህ ያለው የአላህ ስም ብቻ ነው። ረህማን ያለውም የአላህ ስም ብቻ ነው። ረሂም ያለው ለሌላም ሊሰጥ ይችላል። ተጓበረን ራህማን ያለው የአላህ ስም ብቻ ነው። ራህማን ራህማን ሙቀዲማ መግቢያ አልሐምዱ ምስጋና ሊላሂ ለአላህ የተገባ ነው። አልሐምዱ ምስጋና ሊላሂ ለአላህ የተገባ ነው። ሐምድና ሹክር ልዩነት አላቸው። ሐምድ፣ ሹክር፣ መድህ ይለያያል። ሐምድ ማለት እና ሹክር ማለት ሐምድ ማለት ምን ሐይሱል ሙተዓለቅና ምን ሐይሱል አለት ከምትጠቀምበት መሳሪያ አንጻርና ከሚው እንትኑ ምስጋና ለማን ነው የሚገባው? ሐምድ ምስጋና ውለታ ለዋለም ላልዋለም እሱ ነው አንተ ላይ መጥፎ እንኳ የሆነ በአንተ አንጻር መጥፎ ነገር እየደረሰብህ እያለ ታምነህ እያለ ምንድን ነው የምትለው? አልሐምዱሊላህ። ጥሩ ውለታ መጥቶልህ ምንድን ነው የምትለው? አልሐምዱሊላህ። ሐምድ ውለታ ቢመጣልህም ጥሩ ጸጋ ቢመጣልህም ባይመጣልህም ሐምድ። ሹክር ማለት ደግሞ ጥሩ ነገር አንተ ላይ ሲደርስ ብቻ የሚደረግ ነው። ሹክር ማለት ለተሰጠህ ጸጋ የምትሰጠው አጸፋ ማለት ነው። ሐምድን በመላሳችን ብቻ ነው የምናወጣው። አልሐምዱሊላህ الذي خلق السماوات الحمد لله الذي አኽረጀና ሚነ ዙሉማት ኢለ ኑር እያል እንላለን። ሐምድን በአንደበት ሹክር ደግሞ በአንደበትም እንገልጸዋለን። አሽኩሩላህ እንላለን። የሆነ አላህ ጥሩ ነገር ሲልልን አሽኩሩላህ እንላለን። ሁለተኛ በተግባርም እንገልጸዋለን። ቢልጀዋሪህ በአካላት ረካዓቴን በመስገድ የተዋለልን ውለታ አላህ ዱንያ ሰጥቶን ከሆነ ሰደቃ በማውጣት ጀዋሪህ ምን ምን አልኩ በመላሳችን በአካላችን በቀልባችን ሹክር ማለት ነው። ሹክርን የምታካሂደው በሶስት አካላት ነው ብለናል። በምን በመላስ ትገልጸዋለህ፣ በቀልብ ትገልጸዋለህ፣ በአካል ትገልጸዋለህ። ሹክርን ማለት ነው። ሐምድን በምን ብቻ ነው የምንገልጸው? በመላስ ብቻ ነው የምንገልጸው። እሺ ሐምድ ማለት ደግሞ ለምን የሚደረግ ነው? ውለታ ጸጋም ጸጋ ብታገኙም ባታገኙም ሹክር ለጸጋ የሚሰጥ አጠፋ አልገባችሁም? ልዩነታቸው ቀላል ነው። አልሐምዱ ምስጋና ሊላሂ ለአላህ የተገባ ነው። አለዚ ያ ጌታ ቀደረ የወሰነ የፈጠረ ፈሃዳ ቅን ያደረገ ጌታ አልሐምዱ ምስጋና ሊላሂ ለአላህ የተገባ ነው። አለዚ ያ ጌታ ቀደረ ሁሉም ነገር የወሰነ እያንዳንዱም ነገር ጊዜውን ጠብቆ ነው የተፈጠረው። መኖር ያለበትን የሚያክል ይኖራል። ሁሉም ነገር ቀደረ ፈሃዳ ወኸለቀ ዘውጀይኒ ሁለት ጥንዶችን የፈጠረ ወኸለቀ ዘውጀይኒ ሁለት ጥንዶችን የፈጠረ አዘከረ ወልኡንሳ ሴትንና ወንድን የፈጠረ ጌታ ምስጋና ይገባው ምስጋና ይገባዋል። በዚህ ላይ ሴትና ወንድ ምስር ምን ያስፈልጋል? ሴትና ወንድ መፈጠሩ خرج منهم الأنبياء والأولياء والمجاهدون والعلماء والدعاة ሁሉ ተፈጥሯል። الحمد لله الذي قدر فهذا የወሰነ የመራ ጌታ ምስጋና ይገባል። ወኸለቀ ዘውጀይን ሁለት ጥንዶችንም የፈጠረ አዘከረ ወኡንታ ሴትና ወንድን የፈጠረ ጌታ ምስጋና ይገባው። ከምን ፈጠራቸው? ሚን ኑጥፈቲን ከስፈር ኢዛ ቱምና የሚፈስ ከሆነ ስፐርም የፈጠራቸው ጌታ ሸይኡን የተፊ አቅል የሌለው ነገር ፈሳሽ ነገር ምንም አይደለም። ምንም ካልሆነ ነገር ታቸዋለሁ ምን ኑጥፈቲን ኢዛ ቱምና ኢዛ ቱምና ማለት ምን ነው? ከሚፈስ ከሆነ ፈሳሽ የፈጠራቸው ሰም ማለት ነው። ንጥፋ ማለት ወአሽሃዱ እመሰክራለሁ አላ ኢላሃ አይላ ማዕቡደ ቢሐቅን በትክክል የሚመለክ ጌታ የለም ብዬ መሰክራለሁ። ኢላላህ ከአላህ ውጭ ማንም የሚመለክ የለም፣ በትክክል የሚመለክ የለም። የሚመለክ የለም እንዴ? ሞንካር ሸሪያቶች ይመለሳሉ ወደቤት ይመለሳሉ የተለያየ አካል ይመለሳል እንጨቱ ይመለሳል አድባራት ይመለሳል ወላኪን ይህ ሁሉ ባጢል ላኢላሃ አይ ላ ማዕቡደ ቢሐቅን በትክክል የሚመለክ ጌታ የለም ተገብቶ ዒባዳ ተገብቶት የሚመለክ ጌታ የለም ኢላላህ አላህ እንጂ ወሕደሁ አላህ ብቻው ብቻውን ተመላክ ላ ሸሪከ ለሁ ለሱ አጋር የለውም በመመለክ ለሱ አጋር የለውም በመመለክ ለሁል ሐምዱ ግልጽ ነው አይደል እየተባለ ያለው ለሁል ሐምዱ ምስጋና ለሱ ተገባው ጌታ ፊል አኺረቲ በመጨረሻው ወል ኡላ በመጀመሪያው በመጀመሪያው ፊል አኺረቲ በመጨረሻው ወል ኡላ በመጀመሪያው በዱንያም በአኺራ በመጀመሪያውም በመጨረሻውም ለሱ ምስጋና የተገባው ጌታ ነው። ወአሽሃዱ አሁንም ምስክርነቴን እሰጣለሁ፣ መሰክራለሁ አነ ሙሐመደን ሙሐመድ አብዱሁ የአላህ ባሪያ ናቸው። ወረሱሉሁ መላክተኛውም ናቸው ሙሐመድ አለይሂ ሰላቱ ወሰላም። ይህን ምስክርነቴን እሰጣለሁ። ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ላ ሸሪከ ለሁ ማለት ነው። የሚያጠነክረው አለ ላ ኢላሃ ኢለላህ ወሕደሁ ያለው ኢለላህ ያለውን የሚያጠነክረው ላ ሸሪከ ለሁ ያለው ደግሞ ላ ኢላሃ ያለውን የሚያጠነክረው ተውሂድያ ይባላል። ማጠናከሪያ መሐመድ ቀዩ መሐመድ ሰርዴር ምናምን ነገር ብለህ ገል በጣም የሱን ባህር እየጨመርሽ በሄድክ ቁጥር ተውሂድ ይባላል። ወአሽሀዱ አን ኢላሃ ኢለላህ ወህደሁ ላ ሸሪከ ላ ለሁል ሙልኩ ለሁል ሐምዱ ምስጋና ለሱ የተገባው ጌታ ነው። ፊል አኺረቲ በመጨረሻም ወልኡላ በመጀመሪያም ለሱ ነው ምስጋና ከመጀመሪያ እስከ መጨረሻ ለሱ ይገባል። አላህ ወአሽሃዱ መሰከራለሁ አነ መሐመደን መሐመድ አብዱ ባሪያው ናቸው ባሪያው ናቸው። አብድ የሚገልጸው ምንን ነው? ነብዩ አለይሂ ሰላቱ ወሰላም አብዱላህ ናቸው እንዳታመልኳቸው ማለት ነው። ምንነት ባህሪ የለባቸው፣ ኡሉህያነት የለባቸው፣ የተመላኪነት ባህሪ የላቸውም። አብዱህ ናቸው። ደግሞ አብድ ናቸው ማለት እኩል ናቸው፣ ከሰው ልጅ አይለዩም እንዳትል እንዳትል ለሁ ደረጀቱን አሊያ ወረሱሉ መላእክተኛው ናቸው በሰው ልጆችና በአላህ መካከል ያሉ ሰንሰለት ናቸው ነብዩ አለይሂ ሰላቱ ሰላም መገናኛችን ናቸው ረሱል አለይሂ ሰላቱ ሰላም ወአሽሃዱ እመሰክራለሁ አሽሃዱ የሚለው ቃል በልቤ ማምናለሁ በምላስም እመሰክራለሁ ያለውን ሁለት በርግ ነው የሚወክለው ኡቅሩ ብትል በመላስ ብቻ ሊሆን ይችላል። ወአዕተሪፉ በልብ ብቻ ሊሆን ይችላል። ወይ አዕተሪፉ በመላስ ይናገራለሁ ብቻ ነው የሚሆነው። አሻሃዱ ካለ ግን ኡቅሩ ቢቀልቢ ወአዕተሪፉ ቢሊሳኒ ማለት ነው። ወአሻሃዱ ማለት በልቤም አምናለሁ በአንደበቴም እገልጸዋለሁ ማለት ነው። ሁለት በርብን በአንድ ጊዜ ይወክላል። ወአሽሃዱ አነ ሙሐመደን ሙሐመድ አለይሂ ሰላቱ ወሰላም አበዱ የአላህ ባሪያው ናቸው፣ ወረሱሉ መላክተኛውም ናቸው። አብዶ ባሪያ ናቸው፣ አይመለኩም። ወረሱሉ መላእክተኛ ናቸው፣ ከኛም ጋር እኩል አይደሉም፣ ከፍ ያሉ ናቸው። በዚህ መካከል ላይ ነው ነቢያቶችን እኛ ማየት ያለብን አነ ዒሳ አብዱላሂ ወረሱሉ ዒሳን ምን አደረጉ? አበድ ወጀአሉሁ ኢላሃን አው ኢብነን ሊላህ የአላህ ልጅ ነው አሉ፣ አመለኩት። ራሱ ምነዋል ወይንም ሳሊሱ ሰላሳ ሶስቶች የሶስቱ ሶስተኛ ነው አሉ። ደረጃ ሰጡት። ላ አበድ ዝቅ ታደርጋለህ፣ እንደ ነሳራዎች ከፍ አታደርግም፣ አስተቃቀልም። ወደ ሰው ልጅነት ባህሪ ታመጣለህ። አብዱ ስትል ወረሱሉ ማለት ደግሞ አሀ እንደ አይሁዶች ደግሞ ይድቃላ ልጅ ነው አይባልም። ዒሳ ምንድን ነው ዒሳ አለይሂ ሰላም ወነቢዩላህ ኸለቀሁላህ ቢላ አቢን የተፈጠረ የአላህ ባሪያ ነው፣ ረሱል ነው። ደረጃውን ከፍ ታደርጋለህ፣ ከአምላክነት ባህሪ ዝቅ ታደርጋለህ። ዘይነል በይ ሙተወሲጥ ሆነ ነው የሙስሊሞች ባህሪ ይባላል። ወአሽሃዱ መሰክራለሁ አነ ሙሐመድን ሙሐመድ አብዱ የአላህ ባሪያ ናቸው፣ ወረሱሉ መላክተኛውም ናቸው። ዑሪጀ ቢሂ አርጓል ኢለሰማ ወደ ሰማይ እንዳአርጉ ተደርገዋል። ፈራአ ተመልክተዋል ነብዩ አለይሂ ሰላቱ ወሰላም ፈራአ ተመልክተዋል። ሚን አያቲ ተአምራቶችን ረቢሂ የጌታቸውን ተአምር አይተዋል ነብዩ አለይሂ ሰላቱ ወሰላም። አልኩብራ ታላላቅ የሆኑ ተአምራትን አይተዋል ነብዩ አለይሂ ሰላቱ ወሰላም። ጀነትን አይተዋል፣ ጀሃነምን አይተዋል። አይደል እንዴ? ንዛና አምስት ቅርዞ መጥቷል። አታውቁም ዑሩጅ ለሰማ ሚዕራጅ ምዕራጅ ላይ ብዙ ታሪክ ነው። ነብዩ አለይሂ ሰላቱ ወሰለም ብዙ ነገር ነው ብዙ ፈራኢድ ነገር ነው አይተው የመጡት ይዘውም የመጡት ነብዩ አለይሂ ሰላቱ ወሰለም ዑሪጀ ጀቢሂ እንደ አርቡ ተደርገዋል እንደ አርቡ ተደርገዋል ኢለ ሰማይ ወደ ሰማይ ፈረአ ተመልክተዋል ነብዩ አለይሂ ሰላቱ ወሰለም ሚን አያቲ ተአምራቶችን ረቢሂ የጌታቸውን ተአምራቶች ታይተዋል አልኩብራ ታላላቅ የሆኑትን ተአምራቶች ታይተዋል ሰለላሁ የአላህ ውዳሴ ይረጋገጥ አለይህ በነብዩ ላይ አለይሂ ሰላቱ ወሰላም ውዳሴ ትሉታላችሁ። ረህማ ከሚለው ይልቅ ረህማ ሳሜን ነው። አምን ሶላ ማለት ምን ማለት ነው? አቡል አሊያ የሚባሉት ቡኻሪ ውስጥ ይደግፉታል። ሶላ ማለት ሶላ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ እኛ አላሁመ ሰሊ ዐላ ሙሐመድ እንላለን። አላህ ሰለላሁ ማለት አላህ ምን ያደርጋል ማለት ነው ውዳሴ ልብሳቸው ላይ እኔ እንደዚህ አይነት ነብይ ያለኝ እኔ ያላታለለው ስልጣን ያላታለለው ለኔ ብሎ ከሀገሩ የተባረረ ለኔ ብሎ የቆሰለ የተደበደበ የተሰደበ ነብይ ያለኝ እያለ ስለ ነብዩ አለይሂ ሰላቱ ሰላም ለመላእክቶች ዘንድ አላህ ምን ይላል ያወሳቸዋል ያ ነው ወሰለላሁ አላህ ውዳሴውን ያቀርብ አለይሂ በነብዩ ላይ ወአላ አሊሂ በተከታዮቻቸውም ላይ በነብዩ ተከታዮች ላይ ወአስሓቢ በባልደረቦቻቸውም ላይ አል ማለት ምን ማለት ነው? እዚህ ቦታ ተከታይ ብትሉ ተከታይ አርሰሉ አለ ፊርዓውነ አሸደ አዛብ ኃይለኛና ብርቱ ሆነው ጀሃነም ውስጥ የፈርዖንን ቤተሰቦች ከታቷቸው ይላል አላህ። አስገቧቸው አል ማለት የፈርዖን ቤተሰብ ብቻ ነው ጀሃነም ውስጥ የሚገባው እሱን የተከተለው ሁሉ በዛን ሰዓት እሱን የመሰለ ሁሉ ነው። አል ማለት ይጠቀልላል። እዛ ትንቀሻል ሰለላሁ ዐለይሂ አላህ ውዳሴውን ያቅርብ። አለይህ በነቢዩ ላይ አለይሂ ሰላቱ ወሰላም ውዳሴ ይለግሳቸው። ወአላ አሊሂ በእሳቸውም ተከታዮች ላይ ወአስሓቢሂ በባልደረቦቻቸውም ላይ ሰሓባ ማለት መራ ነቢይ ሰለላሁ ዐለይሂ ወሰለመ ወአመነ ቢህ ወተበዐ ወማተ አለ ወማተ አለ ኢማን ነቢዩን አይቶ አምኖባቸው እንዳመነ ይሞት ሰሐቢይ ማለት ይሄ ነው። ሰሐቢይ ማለት አለዚ ረአ ነቢይ ነቢይን አይቷቸው ወአመነ ቢ አምኖባቸው ወማ ሰአለ ልኢማን እንዳመነ የሞተ ነው። ሶሐባ ሁና እምነቱን ለቆ ከሞተ የሶሐባነት ማዕረጉን ይነሰጣል። ካሰር ነው። አንድም ደግሞ ክስተትም አለ። አነስተኛ ቢሆን ነቢይን አይቶ ደግሞ ከኋላ በዑመር ዘመን የሰለሙ አሉ። ነው በይ ብኑ ይመስል በነቢዩ ዘመን ነቢይን ሲከራከሩ ሲሟገቱ ነበር። ነቢዩ ካለፉ በኋላ ኢስላም ሲንሰራፋና በየሀገሩ በየቤቱ ሲገባ የግድ እስላምን ተቀበሉ። በቃ በዑመር ዘመን ይፈልጓል። በነብዩ ዘመን ሲከራከሩ ነው። ማህደር የሚባል ኦራጣ እንደ ማለት ሰለላሁ ዐለይሂ ሰለላህ የአላህ ውዳሴ ይሆናል። ዐለይሂ በነብዩ ላይ ወዐላ አሊ በተከታዮቻቸውም ላይ በቤተሰቦቻቸውም ላይ ይሆናል። ሲባሪ ዘካ ከሆነ አል ማለት የነብዩ አለይሂ ሰላቱ ወሰለም የዘር ሐረግ ማለት ነው። ዘካ የማይቀበሉ ዘካ ቤት ከሆነ ዘካ ቤት ከሆነ ዱዓ ቦታ ላይ ከሆነ ደግሞ የነብዩ ተከታዮች ማንም ይሁን ወለው ካነ ዓሲያን ኩሉ ሙእሚንን ወለው ካነ ዓሲያን ወንጀለኛ እንኳ ቢሆን የአላህ ውዳሴ በነብዩ ላይ ይሁን እንዲሁም በተከታዮቻቸው ላይ ወአስሐቢ በባልደረቦቻቸውም ላይ ኡሊል መናቂቢ ባለደረጃ ባለማዕረግ የሆኑ ወኑሃ አቂል አቂል አእምሯቸው በሳል በሆኑት በነብዩ ሰሃቦች ላይ ይረጋጋል። ኑሃ ማለት ምን ማለት ነው? ዑቀላ ማለት ነው። በጣም አእምሯቸው በሳል የሆኑ ናቸው። በጣም አእምሯቸው በሳል የሆኑ ትውልድ የነብዩ አጃቢዎች የነብዩ ሰሐቢዎች ኡሊል መናቂ መናቂ ማለት ምንድን ነው? ባለ ታሪክ የሆኑ ማለት ነው። ብዙ የታሪክ እንትን ያላቸው ማለት ነው። የታሪክ ማህደር ያላቸው ማለት ነው። ኡሊል መናቂ ደረጃ ያላቸው ታላቅ ሰፊ የሆነ ታሪክ ያላቸው ወኑሃ ዑቀላዎች የሆኑ አምሯቸው በሳል የሆኑ በእነሱ ላይ ይረጋገጥ ወሰለመ ሰላምም ይረጋገጥ ተስሊመን ጥሩ የሆነ ሰላምም ይረጋገጥ ከፊራን በርካታና ሙአበዳ ዝንተ ዓለም የሆነ ሰላምም በነብዩ ላይና በተከታዮቻቸው ላይ ይረጋገጥ ይሄ መግቢያ ነው ሁላ ግሬ ለማስጨነቁ ለዚህ ዋና ሀሳቡ ስላልገባ አማ በዕድ ከዚህ በመቀጠል የማሳስባችሁ ነገር ይላሉ ሸኹ ፈለማ ካነት ስትሆን ጊዜ አልመርአቱ ሴት ልጅ አልሙስሊመቱ ሙስሊም የሆነች ሴት ልጅ ፈለማ ጊዜ በሆነ ጊዜ ፈለማ ካነት አልመርአቱ ሴት ልጅ ስትሆን ጊዜ አልሙስሊመቱ አንዲት ሙስሊም ልጅ ለሃ ለሷ ያላት መካነት ውሃ ስል ኢስላም እስላም ውስጥ ታላቅ ቦታ ያላት ስትሆን ጊዜ የግድ ታላቅ ተዋናይ ናት ለኢስላም እሷ ከተበላሸች እንዳለ ስር መሰረቱ ነው ወንድ ሙጃሂድ ሊሆን ይችላል። ወንድ ዳዒ ሆኖ ብዙ ነገር ሊሰራ ይችላል። ሴት ልጅ ግን ምንድናት? መድረሳ ነው። ከታይ ትውልድን እንዳላስተካከለ የምታመጣው እሷ አነ ወአንተ የተወሰነ ጭራት ላይ የተሳተፍ ነው በእናት ጥረት ሊሆን ይችላል። ታላቁ የኢስላም ሸህ ቡኻሪ እናታቸው ናቸው። እዚህ ደረጃ ደረሰ። ታላቁ ምን አኢመት አርባዓ የሆኑት ኢማሙ አህመድ በእናታቸው ጥረት ብዙውን ጊዜ የአላህ ነው ውጤቱ የአላህ ነው። ወላኪን ለዚህ ደረጃ ያበቃቸው እነማናቸው የእናታቸው ጥረት ወራአ ኩል ሸይን ወራአ ኩል መሊክ ሴት አለ። ስለዚህ የእነሱ መስተካከል የኢስላም መስተካከል፣ የእነሱ መጠንከር የኢስላም መጠንከር ነው፣ የእኛም መጠንከር። ለዚህም ነው ትኩረት የሰጡት። ፈለማ ካነት ስትሆን ጊዜ አልመርአቱ ሴት ልጅ አልሙስሊማ አንዲት ሙስሊም ስትሆን ጊዜ ለሃ እስላም እስላም ውስጥ ከፍተኛ ቦታ ሲኖራት ጊዜ ለሃ ውሃ ማለት ምንድነው? ምን ማለት ነው? ቦታ ሲኖራት ጊዜ ፊል እስላም እስላም ውስጥ ቦታ ሲኖራት ጊዜ ወቀድ ኡኒቷ እናም ደግሞ ተመስርቷል ቢሃ በእሱ አማካኝነት ተገንብቷል። ከፊሩን ብዙ ነገር ተገንብቷል። ሚነል መሃን አሳሳቢ የሆነ ብዙ ነገር በሷ የተገነባ ጊዜ ስለተገነባ አስፈላጊ የሆነ ለሷ ትኩረት ማለት ነው። አረጉ መጨረሻ ላይ ለእሷን ትኩረት ሰጥቶ እሷን የተመለከተ መጽሐፍ መጽሐፍ አስፈላጊ ስለሆነ ጻፍኩኝ ማለት ፈልገው እንደተንጠለጠለ እንዳትፈክሩ። ፈለማ ካነት ልመርአ ሴት ልጅ ስትሆን አልሙስሊማ አንዲት ሙስሊም ሴት ለሃ መካነት ውሃ ፊል ኢስላም እስላም ውስጥ ከፍተኛ ቦታ ሲኖራት ጊዜ ወቀድ ኡኒጦ ቢሃ በእሷ አማካኝነት ስለተገነባ ከሴሩን ብዙ ነገር ስለተገነባ ሚነል መሀል አሳሳቢና እንገብጋቢ የሆነ ነገር በሷ ሰበብ ስለተገነባ እናም ደግሞ ወካለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩም ስለነበሩ የኹሱ ኒሳአ ሴቶችን ለይተው ቢተውጂሃት ማሳሰቢያ ያስተላልፉ ስለነበረ ለዚህ ነው ነብዩ ለሴቶች ብቻ ዳዕዋ አዘጋጅተው ዳዕዋ ያደርጉላቸው ነበር ዳዕዋ ያደርጉላቸው ነበር فلما كانت المرأة المسلمة لها مكانتها في الإسلام إسلام ከፍተኛ ቦታ ስላላት ወቀድ ኡኒጦ ስለተገነባ ስለተመሰረተ ቢሃ በእሱ አማካኝነት ከፊሩን ብዙ ነገር ሚነል መሀም ብዙ አሳሳቢ የሆነ ነገር አንገብጋቢ የሆነ ኢስላም መሀም ይባላል ስለተመሰረተ እናም ደግሞ ወካነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩም ስለነበሩ የኹሱ ምን ማለት ነው ይጠቅልናል ኩፍር ለየት አድርገው ትኩረት ሰጡ ነበር ነብዩ የኹሱ ኒሳ ሴቶችን ለየት ያደርጉ ነበር ቢተውጂሃት በተለያዩ ማሳሰቢያዎች ነብዩ አለይሂ ሰላቱ ወሰለም ሴቶችን ለየት አድርገው ይመክሩ ነበር እናም ደግሞ አሁንም ይቀጥላል ወአውሳ ነብዩም አደራ ብለዋል ነብዩም አደራ ብለዋል ቢሄነ ስለነሱ ነገር አደራ ብለዋል ቢሄነ ማለት አይዲን ኒሳኢ ስለ አደራ ብለዋል መቼ خطبته ኹጥባቸው ላይ አደራ ብለዋል ይህ የአረፋት አረፋ ላይ ነብዩ አለይሂ ሰላቱ ወሰለም የመጨረሻ ሀጅ ያደረጉበት ዘጠነኛው ዓመት ማለት ነው። ይህ ኹጥባ በጣም ታዋቂ ኹጥባ ነው። ነብዩ አለይሂ ሰላቱ ወሰለም ብዙ ተውጂሃቶችን ብዙ ማሳሰቢያዎችን ለቀጣይ ዓመት ስለማንገናኝ ብለው ብዙ ለተሪ ዋና ዋና አንኳር አንኳር የሆኑ ነገሮችን ያስተላለፉበት መልእክት ነው። ይሄ ኹጥባ ዘጠነኛው ዓመት ሐጀተል ወዳ የሚባለውን አታውቁትም? የመሰናበቻው ሐጅ ይባላል። ነብዩ አለይሂ ሰላቱ ወሰላም ከዛ ዓመት በኋላ ወደ ሐጅ አልሄድም። እዛ ላይ ነው ብዙ መልእክትን አስተላለፈ። ዋናው አለ ለኛ ኢላዩ መልቂያማ ምን الاسلام እስካለ ድረስ የሚሰራበት ነገር ነው አስተላልፈ ይሄዱ። እዛ ላይ አንዱ ስለምን ዙሪያ ነበር ያጠነጠነው ኹጥባቸው የሴትንም ልጅ አደራ ብለዋል። እዛ ሰዓት እንዳትበች፣ እንዳታዋርድ፣ እንደ ባሪያ አድርገህ እንዳትመለከት። ይሄ ኒሳኡ ሙእሚናቱን ወላሂ አንዱ ክንድ ናቸው ለኢስላም አንድ ግማሽ ጎን ናቸው። ወአውፋ ነብዩ አደራ ብለዋል። ቢህነ ስለ ልጆች ኹጥበቲ ኹጥባቸው ፊ አረፋ ላይ ባደረጉት ኹጥባ ይህ ሁሉ ሁሉ የሚጠቁም ነው። ምን ይጠቁመናል? አላ ውጁብ አልዒናያ አላ ውጁቢ የግድ መሆኑ አልዒናያ ትኩረት ሊሰጣቸው እንደሚገባ ዒናያ እንክብካቤ ትኩረት እንደሚሰጣቸው ይሄ ይጠቁመናል። አሃ ሴት ልጅ በደንብ ማስተማር አለብን ማለት ነው። ሴት ልጅህን ማስተማር፣ ሚስትህን ማስተማር፣ እናትህን ማስተማር፣ እህትህን ማስተማር ሚማ የዱሉ የሚጠቁም አላ ውጁድ ልዒናያ ትኩረት እንደሚሰጥ ለነሱ ትኩረት መስጠት ቢህነ ስለነሱ ትኩረት መስጠት አንገብጋቢና ዋጅብ መሆኑን ይጠቁማል። ይህ ነቢዩ ሰላቱ ወሰላም መለየታቸው ኹጥባቸው ላይ ማስተላለፋቸው ፊኩል ዘማን በየዘመኑ ተውጃት ያስፈልጋቸዋል ለሴቶች ወአውሷ ነብዩ አደራ ብለዋል ብሄና ስለ ሴቶች ፊ ኹጥበቲሂ ላይ ፊ አረፋ ላይ ባደረጉት ኹጥባ በዘጠነኛው አመት በዘጠነኛው ቀን ማለት ነው። ጁሙአ ዕለት ነው ገባችሁ? አልገባችሁ ማለት ታምየ ዝም ብላችሁ አትስሙ። ዳዋ እንደ ኪታብ ትግል ነው ቁራት ነው ኪታብ ምን እንትን ነው ሰማችሁ? ኪታብ ነው ዳዋ ማለት ዳዕዋውን እንድትሰሙ ሳይሆን አረብያውንም እያንዳንዱ ወርድ መያዝ አለባችሁ። ወአውፋ አደራ ብለዋል ነብዩ አለይሂ ሰላቱ ወሰላም ይህን ስለ ሴቶች በኹጥበቲሂ በኹጥባቸው ላይ ፊ አረፋ ላይ ባደረጉት ኹጥባ ይህ ሁሉ ተደምሮ የማይድሉ የሚጠቅም አላ ውጁቢ ዋጅብ መሆኑን አልዒናያ ትኩረት መስጠት ቢህን ለሴቶች ትኩረት መስጠት አስፈላጊ መሆኑን ይጠቁመናል። የነብዩ አደራ የነብዩ አደራ ቢኩል ዘመን በየዘመኑ ሴት ልጆች ከኛጅ መውጣት የለባቸው ማምለጥ የለባቸው እነሱ ተበላሽ ማለት ምዕራባውያን ሲገቡ የገቡት በሴት ወላሂ ኢፍሳዱ ምርአትን ዋሂዳ ኸይሩን ሚን አንተርሚ አልፈ ንድፈዕን አላ ኡመት ልመሐመድያ በመሐመድ ህዝቦች ላይ በመሐመድ ኡማ ላይ አንድ ሺህ መድፍ ከምትተኩት ይልቅ አንድ ሴት አበላሽባቸው ነው ምዕራባውያን ገባቸዋል ደግሞ ለምን ነገሩ ከስሜት ጋር የተያዘ በስሜት የመጣን ነገር መቆጣጠር አትችል ሲመጡ የመጡብን በዚህ ሴቶችን መጀመሪያ ከኢስላም አስወጧቸው ሱሪ ያለበሷቸው አመጡ ጸጉራቸውንም እንደለቁ አደረጓቸው እና አይተህ እንድትረጋጋለህ እንድትሰብር ይባል ይህ ሸህዋ ይህ ሸባ ወጣትነት አለ ስሜት አለ ሸይጣን አለ ነፍስያ አለ ይኸውልህ አመጡብን ይህን እዚህ ነው መጀመሪያ መሐመድ ኡማ ላይ አንሽ መድፍ ከምትተኩስ ሚሳኤል ከምትተኩስባቸው ምን ማድረግ ይቀላል? ቤት ማበላሸት አንድ ሴት ስታበላሽበት እያንዳንዱ ቤት አንዳንድ ሴት ተበላሸ ማለት እሷ ወልዳ ምን አይነት በሷ አካሄድ የምታሳድጋቸው ልጆች አሉ። ዘመናዊ ልጆች ብላ ዘመናዊ ልጅ ታሳድጋለች። ይሄ ነገር ነው። ወአውፋ አደራ ብለዋል ነብዩ። ይህንን ስለ ሴቶች ኹጥበቴ ፊ አረፋት አረፋ ላይ ባደረጉት ኹጥባ ሚማ የዱሉ የሚጠቁም አላውጅ ብልዐይና ትኩረት መሰጠት እንዳለበት ይህና በፊት ፊኩል ዘመን በየዘመኑ በየጊዜው ትኩረት መሰጠት አለበት። በየዘመኑ ወላፊየማ በተለይ በተለይ ስፔሻሊ ማለት ወላፊየማ በተለይም በተለይም ሲሀገ ዘመን እኛ ባለንበት ዘመን ቴክኖ መገናኛው ብዙሃኑ በዝቷል። ስንት የሸር የሸር መስመር ሁሉ በዝቷል። በየቤቱ ገብቷል። ሞባይል ስንት ነገር አለ። ወላክየማ በተለይ ፊሃ በዘመን በአሁን ዘመን አለዚ ይህ ዘመን ጉዚየት የተዘመተባት የሆነች ፊህ በዚህ ሰዓት አልመርአቱ ሙስሊማ የሙስሊም ሴቶች ተዘምቶባቸዋል። በአሁን ሰዓት ጦርነት ታውጆባቸዋል። ምዕራባውያን አውጀዋል ጦርነት፣ ልቅ የሆነ ጦርነት። እኛ የተኩሱን ድምፅ አለመስማታችን አይደለም፣ ሰው ሲወድቅ አለማየታችን አይደለም። ዋናው ነገር ስሜታችን ውስጣችን ጎድተዋቸዋል። ከእጃችን እየወጡ ሂደዋል። ዱርዬ ሆነዋል። ብዙ ሴት እኮ ዱርዬ ሆነዋል። ከኢስላም ከሂጃብ ውስጥ ራቁታቸውን አስቀርተዋቸዋል። ምን ነበር? ሒጃብ ቆዳ ነበር። ከቆዳቸው ውስጥ ነው ያወጣው። ደግሞ የሴት ልጅ ሀያ ጠፋ ማለት ወላሂ ወንድ ልጅ ሀያ ይሻላል። አንደኛ ጥሩነታቸውም የሚገርም ጥሩነት ሲጠፉም ደግሞ የሚገርም መጥፎነት ነው የሚጠፉ አጠፋፋቸውም ራሱ ገደብ የለም። ሲገቡም ወደ እስላም ስብርብር ብለው ሲገቡም ሱብሃንአላህ እነሁም ቀጥ ወደ አላህ ልባቸው በጣም ረቂቅ ነው። ልባቸው ስብር ነው። ወደ ኢስላም ሲገቡ ወደ ዲን ሲገቡ ለዲኑ በጣም ይቆረቆሩለታል፣ ያለቅሳሉ። በጣም ነው የሚያለቅሱ ይስማቸዋል ሁላቸው ከኛ በላይ ነው ሲጮሁ የነበረው አይደል? ጀማዓ ይቀር ሂጃብ ይውረድ፣ ምን ሲባል ቀውጥ ሲያደርጉት የነበሩት እነሱ ናቸው። ከኛ በላይ ያለቅሱ ነበር። ወላሲየማ በተለይም ሲያደዝ ዘመን በዚህ ዘመን አለዚህ ይህ ዘመን ሁዚየት ፊህ ጦርነት በታወጀበት ጊዜ የተዘመተችበት ጊዜ አልመርአቱል ሙስሊማ ሙስሊም ሴት በተዘመተባት ጊዜ ጊዜ ማለት ምን ማለት ነው? ረዛ ዘመተ ነው። ጊዜ ፊህ ማለት ተዘመተበት ማለት ነው። በተዘመተባት ጊዜ አልመርአቱል ሙስሊማ አንድ ሙስሊም ሴት በተዘመተባት በዚህ ሰዓት በተለይ በሲፈትን ኻሷ ልዩ በሆነ መልኩ ነው የተዘመተበት። ዘመቻ የተካሄደባት በሴት ላይ ልዩ ልዩ በሆነ መልኩ ሲፈትን ኻሷ ልዩ በሆነ መልኩ ነው በደንብ ጠበቁ። የሴት ልጅ መቤት ብለው ይመጣሉ። ሴት ልጅ እዚህ ሂጃብ ውስጥ በዚህ ቤት በወጣትነት በለጋ እሺ ይሁን ይሁን በቃ አንቺ አርባዎች ሰላሳዎች ከገባሽ በኋላ እንኳን ልበሽ ሂጃብ። አሁን ወጣት አስላ 18 20 ውስጥ ሆነሽ ሂጃብን ምን ነው ምን ነው ለምን ይሄንን የማይባል ነገር የማይባል ነገር ተዘምቶባታል። በሴት ወዚ የፍትህ المرأة المسلمة ለራሷ ተቆርቋሪ ሆነው ነው ደግሞ የመጡት ለራሷ ተቆርቋሪ ሁኑ ነው ወዚየት ሲል መርአቱል ሙስሊማ ሲልጅ የተዘመተባት ጊዜ በተለይ በዚህ ጊዜ የተዘመተባት በምን አይነት ዘደነ አክሲፈትን ፋስካ ልዩ በሆነ መልኩ ለምን መሰላችሁ የተዘመተባት ሊሰልቢሃ ለምን ከራመተሃ ክብሯን ለምን ክብሯን ለማው ክብሯን ለምን መግፈት ማለት ነው ሊሰልቢሃ ለመግፈት ነው ከራመተሃ ክብሯን ለመግፈፍ አስቦ ነው። የነሱ የወሲብ መጫወቻ ሊያደርጓል። የአይናቸው መርጫ ሌላ ምንም እኮ አይደለም። ቁማር መጫወቻ ነው። እንደ ቁማር አሽታራቱ መብቷን እንጠብቃለን የሚሉት ሰዎች ይልዓቡ ነቢህ የማስታወቂያ እንትን ነው የሚያደርጓል። ኤግዚቢሽን ላይ ያጥራሉ። ገበያ ሱቅ ላይ ቆል ጎማ ማስታወቂያ፣ በርበሬ ምን ሌላ ምንም ምንም ተአምር እኮ የለም። ከነበረችበት አውጥተው የሆነ ቦታ ላይ ቦታ እንኳን ራሱ አልሰጧትም። የሴትነት ማዕረጓን አይደለም ያገኘችው። የነሱ የወስድ ጥማት ማርካ ነው የሆነ ሸጠ ምንም ነገር የለም። ወላሂ ለይሰ ለይሰ አይ ሸይን ወራ ዛል ምንም ነገር የለም። የምናውቀው እነሱ ራሳቸው ይህ የዋሆች ሊሰልቢሃ ለመጥቀት ነው። ከራመታ ክብሯን ለመንጠቅ ነው ይሱ ዘዴ ወኢንዛሊሃ ለማውረድ ነው። ለማንኮታቅ ኢንዛል ለማውረድ ነው። ሚመካነትሃ ከነበራት ደረጃ ለማውረድ ነው። አንዲቱን ሙሐጀባና ገይሩል ሙሐጀባ ዶክተር ያሰራሚ ሰምታችኋል። አንዲት ሙሐጀባና ገይሩል ሙሐጀባ የሆነች ነው። ማንኛዋ ነው የምትለከፈው? ነገሩ ብዙ ጊዜ ሲያወሩት ተማላችሁ ካልተለከፈ ይችላል ወይ አላምርምና ነው ወይ ታራነኝና ነው ትላለች ይባላል። ይሄን ራሱ ሳይኮ እየተጫወተበት ማን ክብር ያለው ሂጃብ የለበሰች ማንነቷ ክብሯ ተጠብቆ ክብሯ ተጠብቆ ይኩል ይላል የአላህን ክብር ከጠበቀ የአላህን ሸሪዓ የጠበቀ ክብሩ ይጠበቃል። የሲፈትን ኻሳ ልዩ በሆነ ዘዴን የዘመቱባት ለምን መሰላችሁ? ሊሰልቢሃ ለመስጠት ለመንጠቅ ነው። ከራመታሃ ክብሯን ለመንጠቅ ነው። ወኢንዛሊሃ ለማውረድ ነው። ሚመካነቲሃ ከነበራት ማዕረግ ማዕረግ ዝቅ ለማድረግ ነው። ፈካነ ሆነ ይህ ሁሉ ተደምሮ ፈካነ ሆነ ላቡደ የማይቀር ጉዳይ ሆነ። ምን ተውዕየቲሃ እሷን ማሳሰብ ቢልኸጠር አደጋ መጥቶብሻል፣ አላርም እናሰማታለን በዳዕዋ የግድ እሱ ነው የሚያስፈልገው። ሌላ ዘዴ የለም። እነሱ በመገናኛ ብዙሃን አጥፈውታል፣ ያራግቡታል፣ ጠዋት ማታ ያራግቡታል በብዙ ነገር። እኛ ደግሞ ዳዕዋችን ነው። እባካችሁ አታምጡ፣ እባካችሁ እየለመንኩ ለራሷ ነው ተውዒያ ማለት ምንድን ነው? ነገ እኮ ብሎ ይቀርቷ አታውቅም ማለት ነው። ፈካነ ላቡደ ሚን ተውዒየቲሃ ምን ማለት ነው? አልሰማችም? ምን እንደሆነ ያ ማለት ነው እ አታውቁትም? ይብቃን። አዎ ወኢንዛሊሃ ሚን መካነቲሃ ከደረጃዋ ዝቅ ለማድረግ ነው። ስለዚህ ሁሉ ስለተዘመተባት ነብዩም አደራ ስላሉ ነብዩም ሴቶችን በተጀዋት ሲለዩ ስለነበር እናም ደግሞ ወቀድ ኡኒጦ ቢሃ የዚህ ሁሉ ድምር ውጤት ነው ተካና ያለው ፈካና ያለው አረፍተ ነገሩ ሀረጉን መስያል ከላይ ብትንደረደሩበት ምንድነው የሚለው ሴት ልጅ እስላም ውስጥ ታላቅ ቦታ ስላላት ወቀድ እኔ ቢሃ ከሲሩ ምን መሃም ብዙ አሳሳቢ ነገር በሷ ምክንያት ስለተመሰረተ ስለተገነባ እናም ደግሞ ነቢዩ አለይሂ ሰላቱ ወሰላም የቁጡ ኒሳ ሴቶችን ይለዩ ስለነበር ቢተውጂሃት በተለያየ ማሳሰቢያ ነብዩ አለይሂ ሰላቱ ወሰላም ሴቶችን ለየት የሚያደርጉ እናም ደግሞ ወአውፋ ቢሂነ ተሁበቱ ፊ አረፋ አረፋ ላይ አደራ ብለው ስለ ሴቶች አደራችሁን ወስተውሱ ቢሂነ ኸይራ ስለ ሴቶች ጥሩ መከሩ ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህንንም ስላሉ እናም ደግሞ ይህ ደግሞ ነብዩ አለይሂ ሰላቱ ወሰላም ዋጅብ ማድረጋቸውን ይጠቁመናል በየዘመኑ እናም ደግሞ ሲል ስለተዘመተባት የተፈጠነ ሀሷ ይሰል ቢሃ ከራመታሃ ወኢንዛሊሃ ሚን መካነቲሃ ይህ ሁሉ ተደምሮ ምን አደረገኝ ምን ሆናል ፈካነ ሆነ ላቡደ የማይቀር ጉዳይ ሆነ። ይህን ነገር ስመለከተው ምን ተውዕየቲሃ ሴትን ልጅ ማሳሰብ ሴትን ልጅ ማሳሰብ፣ ማጠናከር፣ ቅስቀሳ ማድረግ ቢልኸጠር አደጋ መጥቶብሻል ብሎ ወወሲ መግለጽ ጠሪቅ ነጃቲ ነፃ መውጫውን መዳኛውን ጎዳና መግለጽ አለብን። ለሃ ለሴት ልጅ ማሳየት አለብን። ፈካነ የማይቀር ጉዳይ ፈካነ ሆነ ላቡደ የማይቀር ጉዳይ ሆነ ምን ተውዒየቲያ እሷን ከማሳት ቢልኸጠሪ አደጋ እንደመጣባት ወወስቲ ጠሪ ወወስቲ መግለጽ ጠሪቂ ጎዳና አነጃቲ የመዳኛን ጎዳና ማሳሰብም እንዳለብን የማይቀር ጉዳይ ሆነ ለሃ ለሴት ልጅ ተግባብተናል። ችግር የለም። እዚህ ላይ እንትን አትበሉ፣ ትኩረት አትስጡ። ምን ማለት ወሀዘል ኪታቡ ይህ መጽሐፍ አርጁ ተስፋ አደርጋለሁ እያሉ ነው ሸኹ የጻፉት ማናቸው? ፈውዛን ናቸው የጻፉት ወሀደል ኪታብ ይህ ኪታብ አርጁ ተስፋ አደርጋለሁ አየኩን እንደሆንልኝ አላመተን ምልክት እንደሆንልኝ ይላሉ። አላማ ምልክት ባንዲራ እንደሆንልኝ ተስፋዬ ነው ይላሉ። አርጁ ተስፋ አደርጋለሁ አየኩነ እንደሆን ይህ ኪታብ ምን አላማ ምልክት እንደሆንልኝ አላሀደ ጠሪቅ በዚህ ጎዳና ላይ መነሻ ጎዳና በቃ ምልክት ማለት ነው። በዚህ ኪል ማለት ነው። ብዙ መጽሐፎች መጽሐፍ አለባቸው በሴት ይቺ መነሻ ነው። አንድ ኸጥዋ ናት ገና እንደሚገባ አላማ ምልክት እንዲሆንልኝ አላ ሀደ ጠሪቅ በዚህ ጎዳና ላይ ሚማ ተበመነትሁ በውስጡ አቅፋ የያዘችው ወይንም ሚማ ተበመነሁ አቅፎ የያዘው ሚን ዚክሪ ዝርዝር ባዕድ አልአሕካም ከፊል ሁክሞችን ከፊል አሕካሞችን አልኻሳ ለየት ቢሃ በሴት ልጅ ዙሪያ የሚያጠነጥን ወሆ ይህ ኪታብ እስሃሙን ድርሻ ነው በኢል ትንሽ የሆነ ተሳትፎ ነው እያሉ ነው ከራሳቸው ቀለል አድርገው ነው። ተሳትፎ በጣም ትንሽ ናት። ምን ትልቅ ኪታብ ጽፎ ሴት ዙሪያ ማለት ነው። ትንሽ ነው ተሳትፎ ምንም አይደለችም ይላል። ወሀደል ኪታብ ይህ መጽሐፍ አርጅ ተስፋ አደርጋለሁ አየኩን እንደሆንልኝ አላማ ምልክት እንደሆንልኝ አላህበት ጠሪቅ በዚህ ጎዳና ላይ ምልክት እንደሆንልኝ ሌሎችም ተከትለው በዚህ ዙሪያ የሚያጠነጥን ኪታብ እንዲ ሚማ ተበመነሁ አጥፎ የያዘ ምን ዚክሪ ዝርዝር ባዕድ አልአሕካም ከፊል አሕካሞችን ማለት ነው አልኻሷ ለየት ያሉ ቢሃ በሴት ልጅ የሚያጠነጥኑ ወሆ ይህ ኪታብ መጻፊ እስሃሙን ድርሻ ነው። በኢል አነስተኛ የሆነ ተሳትፎ ነው። በኢል ቀሊል ማለት ነው። በኢል ማለት አይ ቀሊል ማለት አነስተኛ ትንሽ ተሳትፎ ነው። ምንም አይደለም ማለት ስራቸውን ቀለል እያደርጉ ነው። አላካበሉ ያው ለአላህ ብለው የሚሰሩት ላኪነሁ ነገር ግን ልንገራችሁ ይላሉ። ወሆ ኪታቡን መጻፊ እስሃሙን ምንድነው ይሳል ኢስሃም ማለት ነው ድርሻ ተሳትፎ ማለት ነው ኢስሃም ማለት ተካፋይነት ማለት ነው የፕሮግራሙ ተካፋይ በዚህ ዙሪያ ላይ ተካፋይ ነው ኢስሃም ይህ ተሳትፎ በኢል በጣም አነስተኛ የሚፈልገውን ያክል አይደለም የሚያስተላልፍ የሴት በሴት ልጅ ላይ የተዘመተን ዘመቻ ሁሉ ጥፍ ያለው ማለት አይደለም ግን አላማ እንደው ጦሪቁን የሚያሳይ ብቻ ነው ይሄ ያለ እንዴ ያንን መንገድ ጋር እንድትጓዝ ብዬ ነው ላኪን ነው ነገር ግን ጀህዱል ሙቂል ጀህድ የልፋት ውጤት ነው አልሙቂል የሌለው ይሆን ጃዱል ሙቂል ማለት ያለውን አቅም ሁሉ ተጠቅሞ ያለውን ያወጣ ማለት ጃዱል ሙቂል ይባላል። ያለውን አቅም ተጠቅሞ ይህን እናያወጣሁት ዒልም የለኝም ማለት ነው ይህም ራሳቸውን ዝቅ ማለት ላኪነሁ ነገር ግን ጃህዱል ሙቂል አነስተኛ እውቀት ያለው ሰው የጥረት ውጤት ነው ማለት ነው። ወአርጁ ተስፋ አደርጋለሁ አየንፈ አላሁ አላህ እንዲጠቅመልኝ ቢህ በዚህ አላ ቀድሪ ባለው መጠን አላ ቀድሪ በውስጡ ባለው መጠን አላህ ሰዎችን ሴቶችን እንዲጠቅመልኝ ተስፋ አደርጋለሁ እያሉ አትጨነቁለት ማለት ሀሳብ ውስጥ ወሆ ይህ ኪታብ ኢስሃሙን ድርሻ ነው ወይ አነስተኛ የሆነ ተሳትፎ ነው ላኪነሁ ነገር ግን አነስተኛ ተሳትፎ ልበልህ እንጂ ጀህዱል ሞቅል ያለኝን ብቃትና ያለኝን አቅም ሁሉ ተጠቅሜ ነው ጃህድ ማለት እኮ ትግል ጃህድ ማለት በጣም ጥረት ማድረግ ያለውን ያለውን አቅም አሟጦ መጠቀም ማለት ነው ጀህደል ሙቂል ያለኝን አሟጦ ተጠቅሜ ነው ያዘጋጀሁት እያሉ ነው ሰው አልሸሸኩም በዕልም ለማለት ነው ላኪነሁ ጀህዱል ሙቂል እሳመን ባእል ማለት ተሳትፎ አነስተኛ ነው ማለት ከኔዲካም ወይም እኔ ስላልፈለኩት አይደል እኔ በቃ ይበቃኛል ስላልኩ ሳይሆን ላኪነሁ ጀህዱል ሙቂል ነገር ግን ያለኝን አቅም ሁሉ አሟጥጬ ነው የተጠቀምኩት ብያለሁ። ዋርዲ ተስፋ አደርጋለሁ አየንፈ አላህ አላህ እንድጠቅምልኝ ቢህ በዚህ ኪታብ አላቀድሪ ባለው ውስጡ ባለው የተቀመጠ ወሆ ይህ ኪታብ ኸጥወቱን ኡላ የመጀመሪያ እርምጃ የመጀመሪያ እርምጃ ነው። ኸጥወቱን ኡላ የመጀመሪያ እርምጃ ነው። ጂሃደ ሰቢል በዚህ ጎዳና በዚህ ፊልድ ላይ ማለት ነው። ምንም በተመለከተ በሴት ልጅ ዙሪያ የሚያጠነጥን የመጀመሪያ እርምጃ በሉት። ዩርጃ ተስፋ ይደረጋል። አንተስሉሃ ሊቀጥላል ከሷ ተከትሎ ሊቀጥል ኸጠዋት እርምጃዎች አም በጣም ጠቅላይ የሆኑ ወአሽመል ብዙ አሳሞችን ያካተቱ ብዙ አሳሞችን ያካተቱና አም ጠቅላይ የሆኑ ብዙ እርምጃዎች እንዲከተሉ ተስፋዬ ነው። ይሄ የመጀመሪያ እርምጃ ነው ይላል። የመጀመሪያ የመሰረት ድንጋይ የምንለው ማለት ነው። ኦሆ ይህ ኪታብ ከጥወቱን ኡላ የመጀመሪያ እርምጃ ነው። ፊሃደ ሰቢል ምን ማለት ነው? ፊሃደ ሰቢል ነው? በዚህ መንገድ ላይ በምን መንገድ ላይ እ ሴቶችን በማነቃቃትና ሴቶችን በማሳሰቢያ ዙሪያ ማለት ተንቢያት ማሳሰቢያዎች ማለት ነው። ማነቃቂያም ይሆን ወሆ ኢቲካድ ኸጥወቱን ኡላ የመጀመሪያ እርምጃ ወይንም የመሰረት ድንጋይ ነው። ኸጥወቱን ኡላ የመጀመሪያ እርምጃ ነው። ሲሃለ ሰቢል በዚህ ዙሪያ ዩርጃ ተስፋ ይደረጋል። አንተ ስለሃ እሷን ሊቀጥል ኸጠዋትን ብዙ እርምጃዎች አም ጠቅላይና ወአሽመል ሁሉን ያካተተ የሆነ በሴሚስ ዙሪያ ርዕሶቹ አሉ። ርዕስ ርዕሱን አውጥቶላቸዋል። ክፍሎቹን ጽፈዋቸውን ችግር የለም። ኡሱሎች አሉ ከዚህ ቀጥሎ አጫጭር እንትኖችና ረጃጅም አዲስ ኪታብ አለ ተውጂሃት አዳዲስ ሙታዓብ ነው መሰለኝ የሚያሰጥ ረጅሙ ማለት ነው። አጭሯ ደግሞ ከውጭ የምትመጣው አለ። እሷ ላይ ክፍሎች አሉ። እዚህኛው ላይ ክፍል ከዚህ ቀጥሎ ክፍሎች አሉ። ባቦች ማለት ነው። class አለ fresh ኦች fresh ኦችማ እንዳትቀሩ ሂዱ። ቅራት አትቅሩ ሴቶችም ወንዶችም አንፈልግም። fresh ተማሪዎች እንደውም ዝም ማለት አይደለም። fresh ተማሪዎች ከአሁን በኋላ ለአምስት ዓመት እንፈልጋቸዋለን። እሺ። ስለዚህ ቅርአት ላይ እናንተ ትኩረት አታድርጉ። ቅርአት ላይ ትኩረት አያስፈልጋችሁም። አሁንም እደግመዋለሁ። ቅርአት ላይ ትኩረት አታድርጉ ሰዎች አሁን exam ኣችሁን ብቻ ትምህርታችሁን ብቻ ተከታተሉ፣ ትደርሳላችሁ። እንደምንም ብላችሁ ብዙ ሲሚስተር ላይ ጥሩ ውጤት ካመጣችሁ ከአሁን በኋላ ዘጠኝ ሲሚስተር ምናምን ቅላት ትቀራላችሁ። ምንም አይደለም። አሁን ላይ ከተጎዳችሁ ግን አንድ ሚኒስተር ማለት ጥሩ አይደለም። ሰማችሁኝ አይደል? ፍሬሹ አይ ለእናንተው ነው እንፈልጋችኋለን። ግድ አደራችሁ። እሺ ቅርአት ላይ አትሯሯጡ። ተው እናንተ በአሁኑ ሰዓት ይጥማል። ቅርአት በጣም ይመቻል። አደራ ፍሬሾች ትምህርት ላይ ብቻ ትኩረት አድርጉ። በዚህ ሰዓት ነው እንትን አካዳሚክ አሚራችሁም አለ ይገራችሁ ስለምንፈልጋል ወላሂ አደራ ትምህርት ላይ ብቻ ትኩረት አድርጉ። እኛ ትንሽ እንበላለን እናንተ ሄዱ እሺ አፎ በጣም እንወዳችኋለን ለመስለም ሴቶችም ይሄ ሴቶች እምነቶቻችን ሄዱ የመጀመሪያ ባል መካነቱል መርአቴ ቀብለል ኢስላም እናንተ ተከታተሉ። መካነቱል መርአ የሴት ልጅ ቦታ ቀብለል ኢስላም ከኢስላም በፊት የነበራትን ቦታ ደረጃን እናነጻጽራለን። ቀብለል ሂጅራ ቀብለል ብዕሰት ነብይ አለ ሰላቱ ወሰላም ከነቢዩ ተልኮ በፊትና ከነብዩ ተልኮ በኋላ ያለውን እናወዳድራለን። መካነት ልመርአ የሴት ልጅ ቦታ ቀብለ ኢስላም ከኢስላም ከመምጣቱ በፊት የነበራቸውን ቦታ እናያለን። እስላም ከመምጣቱ በፊት የነበራት ቦታ መካነቱ ልመርአቲ የሴት ልጅ ደረጃ የሴት ልጅ ቦታ ቀብለ ኢስላም ከኢስላም በፊት ወዩራድ ይፈለጋል ይታሰባል። ቢማ ቀብለ ኢስላም ከኢስላም በፊት ስንል ታስቦ ነው ወዩራድ ታስቦ ነው ቀብለል ቢማ ቀብለል ኢስላም ከኢስላም በፊት ማለታችን ማንም ታስቦ ነው አይ አስረን ጃሂልያ የጥልመቱን ዘመን ማለታችን ነው ባጭ ወይራዱ ቢማ ቀብለል ኢስላም ቀብለል ኢስላም እንደዚህ ሆኖ ባዕደል ኢስላም እንደዚህ ሆኖ ከተባለ ቀብለል ኢስላም ማለት ምን ማለት ነው አስረን ጃሂልያ ማለት ነው አስረን ጃሂልያ ማለት ምን ማለት ነው የጃሂልያ ዘመን ማለት ነው። ነብዩ ከመላካቸው በፊት የነበረው ዘመን ዘመን ጃሂልያ ይባላል። የጥልመት ዘመን ነው። የጨለማ ዓለም ነው። ዓለም በጨለማ ተውጣ ነበር። ነብዩ አለይሂ ሰላቱ ወሰላም ናቸው ከጨለማ ወደ ብርሃን እሳቸው መላካቸው ነው ብርሃን ወደ ምድር የመጣው። ስለዚህ አስረል ጃሂልያ የጽልመቱ የመሀይምነት ዘመን ይባላል። ያ ዘመን ወይራዱ ይፈለጋል ይታሰባል ቢማ ቀብለ ኢስላም ከኢስላም በፊት ማለት አስሩ ጃሂልያ የጃሂልያ ዘመን ማለት ነው። አለቲ ይቺ የጃሂልያ ዘመን ካነ ነበረ የዒሹሃል አረብ አረቦች ይኖሯት ነበር ይችን ዘመን። ያ አላህ በጣም የተረግ አስቀያሚ ነው ያሳለፉት ከነብዩ በፊት ካኑ ሙተናሽሪ እርስ በርስ ይባሉ ነበር። ካነ የእኩሉ ልቀውዩ በዒፈ ጠንካራው ድሃውን፣ ምስኪኑን፣ ደካማውን ይበላው ይዘርፈው ነበር፣ ይገዳደሉ ነበር። ቀቢላ ለቀቢላ በቋንቋ ልዩነት፣ በትንሽ አረብያ ወርድ ልዩነት ይጨፋጨፉ ነበር። አንድ ግመል ከአንድ አካባቢ ከተገደለች ግመሉን የገደለው ሰው ነው የሚገደለው፣ ግመል አይገድም። እርስ በርስ ካነቴ አለ አኒሳ የሴቶችን ደረጃ ተመልከቱ። በጣም የሚያሳዝን ዘመን ወይራድ بما قبل الاسلام بما قبل الاسلام ምንድነው የተፈለገው አፍሉ ጃሂልያ የጥልመቱ ዘመን ማለት ነው የተፈለገው አለፊ ይህች ዘመን ትላላችሁ ካነ ነበረ የዒሹ ሀል አረቦች ይኖሯት ነበር ይችን ዘመን በምን አይነት መልኩ ነበር የሚኖሯት ቢሲፈትን ኻሷ ልዩ በሆነ አኗኗር ነበር የሚኖሩ ልዩ ሆነ አኗኗር ወይዒሹሃ ልዩ ሆነ አኗኗር ይኖሩ ነበር ጥሩ ማለት አይደለም ልዩ ማለት ጊዜ የሰው ልጅ በቃ ሰው ልጅ ላይ የማትጠብቀው ነገር ነው እነሱ ላይ የሚታይ ሴት ልጅ መግደል ከነ ህይወቷ መቅበር አይፈለግም። የኢሹህ አልዓረብ አረቦች ይኖሯል ነበር። ይችን የጃሂልያን ዘመን ቢስፈትን ኻሷ ልዩ በሆነ አኗኗር ነበር የሚኖሯል። ወየዒሹሃ ይኖራት ነበር። አህሉል አርድ የምድር ሰዎች ሁሉ የምድር ሰዎች ሁሉ ይኖሯት ነበር። ቢስፈትን አማ አጠቃላይ በሆነ አኗኗር አጠቃላይ የሚያገናኛቸው አንድ ነገር አለ። የምድርን ሰዎች أهل الأرض عامة የሚያገናኛቸው ነገር አለ ምን ሁሉም إشراك بالله በአላህ አጋሩ ነበር ጣዖት ያመልኩ ነበር አስቀያሚ ነገር ይፈጽሙ ነበር ዝሙት ሐላል ነበር ሁሉ ነገር ሐላል ነበር ይሄ ያገናኛቸዋል አረቦችን ደግሞ ሲፈትን ካሳ ለየት ያለ የራሳቸው ደግሞ አለ ሴት ልጅ ይቀብሩ ነበር ከነ ህይወቷ ከነ ህይወቷ መቃብር ውስጥ ያስገቧት ይሄ እነሱ ለየት የሚያደርጋቸው ነው ከሌሎች ይችን የጃሂልያን ዘመን ከነብይ ተልኮ በፊት ያለው ዘመን ምን ይባላል ብያቸዋለሁ አፍሩል ጃሂልያ ይባላል። አፍር ማለት ዘመን ጊዜ ማለት ነው። ጃሂልያ ማለት የጥልመት ዘመን ማለት ነው። አለቲ ይህች ዘመን ካነ ኢክራል አረብ አረቦች ይኖሯት ነበር። በሲፈትን ኻሳ ለየት ባለ መልኩ ይኖሯት ነበር። ወይ ኢኽዋ ይኖሯት ነበር ይችን ዘመን أهل الأرض የምድር ነዋሪዎች بصفة عامة አጠቃላይ በሆነ አኗኗር በሚያገናኛቸው በሆነ አኗኗር ይኖሯት ነበር። እንዴት ነበሩ? حيث ነበረ። ሀይቱ ሰዎች ነበሩ። حيث كانت ሰዎች ነበሩ። في فترة በክፍተት ውስጥ ባልነበሩበት ዘመን ውስጥ ነበሩ። ወድሩስን በተበላሸ ሚነ በተበላሸ ጎዳና ላይ ነበሩ። ድሩስ ማለት የተበላሸ ጎዳና ማለት ነው። ድሮ ሰው ይሄድበት ነበር፣ ኋላ ግን ሳሩ እጽዋቱ ምኑ ምኑ ይበቅልበትና መንገዱ ይበላሻል። ቤት ነበር ይሄን እንዲህ በዚህ የሆነ መንገድ ነበረ ለሲቀላኞች አሁን ተበላሽቷል ይባላል። በዚህም ምን ነበረ ከእስላም ብዙ ነቢያቶች ተርፈዋል አይደል የነ ኢሳም ጎዳና ነበር የነ ሙሳም የነ ኢብራሂም የነ እስማኤል የነ ዩሱፍ ነበር ያ ጎዳና ሁሉ ተበላሽቶ ሰርዘውት ገልዘውት ተበላሽቷል አጥፋቸው ጠፍቷል ወዱሩ ሲል በጠፋ የነስቡል ጎዳና ላይ ነበሩ የምድር ሰዎች በአጠቃላይ ይኖሩት የነበረ አረቦች ደግሞ ለየት ባለ መልኩ ሲኖሩት የነበረ የጃሂልያ ዘመን ሀይቱ ሰዎች ነበሩ። ሲፈትረቲን ምን ማለት ነው? ሲፈጥራ ፈጥራ ማለት ምንድን ነው? ምንድን ነው ያልኩት? ፈትራ በሩስሎች መካከል ያለ ክፍተት ክፍተት ያለው ዘመን ማለት ነው። ለምሳሌ በነብዩና በነብዩ ዒሳና በነብዩ አለይሂ ሰላቱ ሰላም መካከል ምን አለ? የሆነ ዘመናት ፈጥራ አለች ክፍተት ማለት ነው። ከዚህኛው ነብይ እዛኛው ነብይ ደረሰ። ያለ ዘመነል ፈትራ ይሉታል። ዘመነል ፈትራው ሰዎች የሚጠየቁበት የማይጠየቁበት የራሱ ተፍሲል አለው። ፈውዛን ላይ እንቀራዋለን ኢንሻአላህ ተብቷል። አይቶ ካነና ሰዎች ነበሩና ሲፈትረቲን በክፍተት ዘመን ውስጥ ሩስሎች ሩሱሎች በሌሉበት ዘመን ውስጥ ነበሩ። ከነብዩ በፊት የነበሩ ሩሱሎች ነበሩ እንዴ? መካ ላይ ነበሩ ሩሱል አልነበሩም። ክፍተት አለ። በድሮ ዘመን ነው የነበረው። ከዛም በኋላ ነብዩ ናቸው ተላኩ። ከኢስማኤል በኋላ ነብዩ ተላኩ። በኑ እስራኤል ላይ ኢሳ ተልከዋል። ከአምስት መቶ ዓመት በኋላ ነብዩ ነው በእስራኤላውያንና በአረቦች መካከል ያለውን ክፍተት እዛው አረቦች ውስጥ ያለው የዘመን ክፍተት ደግሞ ሰፊ ነው። ከእስማኤል በነብዩ መካከል ይሄ እንዳለ ክፍተት ነው። ረጅም ዘመን ያለ ስለዚህ የነበረውን የእስማኤልና የኢብራሂምን ጎዳና መካከል ላይ አምር ብን ሉሐይ የሚባለው አበለሻቸው። ከዛም በኋላ ነብዩ ሲመጡ አለይሂ ሰላቱ ወሰላም 360 ጣዖት በካዕባ ዙሪያ ይመለስ ነበር። ዱሩስ ሚነስ ይባላል። ይሄ በተበላሸ ጎዳና በጠፋ ሐይቱ ካንና ሰዎች ነበሩ ፊ በዘመን ሚነ ሩሱሎች በሌሉበት ዘመን ነበሩና ነው የጃሂልያ ዘመን የሆነው ለዚህ ነው። ወዱሩሲን በተበላሸ ሚነል ሚነ ጎዳና በተበላሹ ጎዳናዎች ላይ ነብያት በሌሉበት ዘመን ነበሩና ነው። ምን የሆነው ምን የሆነው የጃሂልያ ዘመን የጽመት ዘመን የሆነ አልገባችሁም? ገባችኋል? አልገባችሁም ነበር ወቀድ ነዘረ አላሁ አላህ ተመለከተና ኢለይህም ወደ እነዚህ ሰዎች አላህ አየና ሁሉም ተበላሽቷል። ዓለም ላይ ያለ ሁሉም ያለ ተበላሽቷል። ሁሉም ተበላሽቷል። ተመለከተና አላህ ምድርን ሳያት ሲመለከታት ያውቃል። አላህ ተመለከተ ማለት አዲስ ገና ለኢንፎርሜሽኑ አዲስ ነው ማለት አይደለም። ወቀድ ነዘረ አላሁ ኢለይህም አላህ ወደ እነሱ ተመለከተና ከማጃአ ፊል ሐዲስ በሐዲስ እንደደረሰን ከነብዩ አለይሂ ሰላቱ ወሰለም ወቀድ ነዘረ አላሁ አላህ ተመለከተ ኢለይህም ወደ ሰው ልጆች ምድር ላይ ሲመለከት ከማጃአ ፊል ሐዲስ በሐዲስ እንደደረሰን ፈመቀተሁም ረገማቸው ተቆጣባቸው አረበሁም አረቡንም ረገመው ተቆጣበት ወአጀመሁም አጀሙንም ከአረብ ውስጥ ሁሉ እንግሊዘኛ ተናጋሪ የሚሆን ማንኛውም ቋንቋ አጀም ነው የሚባለው ሁሉም ከአረብ ውስጥ ሁሉ አጀም ነው ከማጃ አስል ሐዲስ አላህ ወደ ምድር ተመለከተና ሲያው እሱን የሚያመልክ ነው ሁሉ ጠሟል፣ ተበላሽቷል፣ ጣዖት አምላክ ሆኗል፣ መንገዱ ትቷል፣ ረስቷል። ምን አደረገ ምን አደረገ አላህ ፈመቀተውም ተቆጣባቸው፣ ወለዓነሁም ረገማቸው። ፈመቀተውም ተቆጣ ረገማቸው። አረበሁም አረሙን አረቡንም ረገመው፣ ወአጀመሁም አጀሞችንም ረገማቸው። ኢላ በቃያ ትንሽ ሲቀሩ ትንሽ ቅሪቶች ምን አህል ልኪታብ ከመጽሐፍ ሰዎች ሲቀሩ ሁሉም ተበላሽቶ ነበር። ሁሉም መንገዱን ጎዳና ወስዷል። ኢላ በቃያ ትንሽ ቅሪቶች ይቀር ከነማን ምን አህሊል ኪታብ ቁረይሾች ይባታዋል ተበላሽተዋል። መጀመሪያ መጣችላቸው ተበላሽተዋል። እነዚህ መሀይሞች ናቸው። ኢላ በቃያ ትንሽ ቅሪቶች ይቀሩ ምን ኪታብ ከመጽሐፍ ሰዎች የመጽሐፍ ሰዎች የሚባሉ እነማን ናቸው? አልይሁዱ ወነሳራ የመጽሐፍ ተከታዮች ይቀሩ ከነሱ ውስጥ ራሱ ትንሽ ቅሪት ነው ተበላሽቷል። እነሱም ሰርዘው ደልዘውታል። እነ ሰልማኑል ፋሪሲ ገዳም ውስጥ ነው ብዙ ሰዎች ያገኙ። መጽሐፉ ንጉሶች እጃቸውን አስገብተውበታል። ተውት፣ ተው፣ እነሱን እንዳትከተል። እከሌ የሚባል ሰው አለ፣ አሞርያ እከሌ የሚባል አለ፣ እከሌ ቦታ እዛ ቦታ ሄድና እሱን ተከተል እያሉ ነበር የመከሩኝ ይላል ሰልማኑል ፋሪሲ ሀቅን ሲፈልግ ማለት ነው። ንጉሶችን እንዳትከተል መጽሐፉ ተሰርዟል። እስቲ በጋድ የምታየው ፖለቲካውን ሰው እያለ ይመስለዋል። አንዳንድ በቃ አለል ኪታቦች ብቻ ነበር የቀሩ። ዓለም እንዳለ በሽክ ተውጣ ነበር። አለል ኪታቦችን ተበላሽቷል። መጽሐፍ መጽሐፋችን ሰርዘውታል፣ ይዘው ወቀድ ነበር አላህ አላህ ተመለከተ። ከማጃአ ፊል ሐዲስ በሐዲስ እንደመጣ አህለ አርድን ተመለከታቸውና ተነቀተውም ተቆጣባቸው። አረበሁም አረቡንም ተቆጣበት። ወአጀመሁም አጀሙንም ሁሉ ተቆጣበት። መንገዳቸውን ስተዋልና ኢላ በቃያ ትንሽ ቅሬቶች ሲቀሩ ምን አህለ ኪታብ ከመጽሐፍ ሰዎች ትንሽ ቅሪቶች በቃያ ትንሽ ቅሪቶች ሲቀሩ ወካነት المرأة ሴት ልጅ ነበረች የሀዘል ወቅት በዛን ዘመን ሴት ልጅ ነበረች ጀመረዋል ፊል አግለብ በአብዛኛው ጊዜ አልአብ እንደ በአጠቃላይ ማለት ትችላለህ ተዒሹ ትኖር ነበር ሴት ልጅ ትኖር ነበር ፈትረተን አፈብ አሲባ አስቸጋሪ የሆነን ህይወት ነበር የምትገፋው ፈትረተን ዘመንን ትገፋ ነበር አቂባ እጅግ አስቸጋሪ ነው። وكانت المرأة ሴት ልጅ ነበረች በهذا الزمن بهذا الوقت በዚህ ጊዜ ነበረች ሴት ልጅ في الأغلب በአብዛኛው ወልአም ኧረ በአጠቃላይ ማለት ትችላለህ ተዒሹ ትኖር ነበር። ምን አይነት ኑሮ ትኖር ነበር? ፈትረተን አሲበተን አሲባ ማለት ምንድን አስቸጋሪ ማለት አስቸጋሪ ጊዜ ነበር የምትሸፈው ሴት በዚህ ዘመን ኩሱሰን በተለይም በተለይም ኩሱሰን خصوصا ላስየመና خصوصا አንድ ላይ ቢሻኒ በተለይም በተለይም في المجتمع العربي አረቡ ማህበረሰብ ውስጥ ያ አላህ ያ አላህ ተገናኝ የሆነ ህይወት ነበር ሴት وكانت المرأة في ልጅ ነበረች የሀገር ወቅት በዛን ዘመን الأغلب በአብዛኛው ማለት ይችላል አልአዕብ ኧረ በአጠቃላይ ማለት ይቻላል ተዒሹ ትኖር ነበር ሴት ነው ፈትረተን አሲላ አስቸጋሪ ጊዜ ትኖር ነበር ህይወት ትገፋ ነበር ሁሱሰን በተለይም في المجتمع العربي አረቡ ዓለም በተለይም في المجتمع العربي አረቡ ማህበረሰብ ውስጥ አስቸጋሪ ጊዜ ነበር። አስቸጋሪ ኑሮ ነበር። في المجتمع العربي ትልቅ የሆነ አስተዋርነት ስብሰባ ተካሂዶበታል ፍራንስ ላይ የተተረጎሙ ኪታቦች አሉ። እንትን መጣ እንትኖች አሉ እንትኖች አሉ። እዚህ ራሷ መስጊድ ላይ ቴሌ ሰውራ ሰዋሪነት ተጨቃጭቀውበታል። እንደ ፓርላማ ሰዎች ተሰብሰቡ ማለት ፍራንስ ላይ እንላችሁ ባዳ መጥቶ ያውም አይመስልም ማለት እሺ በእነሱ ላይ ተጽፎባቸው አይደለም እነሱ ናቸው ሴት ልጅ ወዶ ለማገልገል የተፈጠረች እንጂ ሲልክ በራሷ ተፈልጋ አይደለም ነው ወንድ ሲደብረው የሆነ ረክቶ የሚያስቀምጣት እቃ ሲልክ ልጅ ሰው ናት አይደለችም አይ ለሰዎች አገልግሎት የተፈጠረች እንጂ ሰው አይደለችም ጫጭር ጥግ ደረጃ የተማሩት የሚባሉት ማለት አሁን በቅርብ ዘመን ነው ራሱ ሴት ልጅ የተፈጠረችው ወንድ ልጅ ተቀጥራል በላይ ተከራከሩ አሁን በስንታዎች በአስራ ዘጠኝ ይሰማ አልዓረቢ ከነብዩ ተልኮ ሰዎች በጣም ናቸው። ካኑ ነበሩ የከረሁነ ይጠሉ ነበር አረቦች ፊልሙ ሰመዒል አረብ ሁሱሰን በተለይም አስቸጋሪ ጊዜ ተገፋ ነበር። ፊልሙ ሰመዒል አረቢ በአረቡ ህብረተሰቡ አይቱ ካኑ ነበሩ አረቦች የፍረሁነ ይጠሉ ነበር። ወላደታ መወለዷን ይጠሉ ነበር። አላህ በቁርአን ነግሮናል፣ ገልጾልናል እንዴት እንደሚጠሏል። ከሚንሁም ከነሱ ውስጥ ነበር አይቱ ካኑ የፍረሁነ ወላደታ መወለዷን ይጠሉ ነበር አይደል? ሙሰመዒል አረብ እስካሁን ድረስ እኮ ምን ተወለደ? ሴት ናት። አይ ይሁን ችግር የለም ባር ምን በቃ ነው ወንድ ከሆነ እስካሁን ድረስ እንኳን ሀታ በይነል ሙስሊሚን ያለበት ሀይቱ ካኑ ነበሩ የክረሁነ ውላደተሃ የእሷን መወለድ ይጠሉ ነበር። ከሚንሁም ከአረቦች ውስጥ መንካነ ነበረ የብተኑሃ የሚቀብራት ነበረ። ወሄ ይህች ህፃን ታየተን በህይወት እያለች ሀታ ከሞተ እንድትሞት ተህተ ሱራት አፈር ስር እንድትሞት ገሎ መቅበር አይፈልጉም ከነ ህይወቷ ይቀቧል ነበር ምን العجب እጅግ አስገራሚ እንደው ምን عجبي من أعجب ما سمعته أن عمر بن الخطاب خليفة الثاني لأمة محمد عليه الصلاة والسلام فقد دفن بنته حية በህይወት እያለች ቀብር ያቃለች ልጅ ነው ዑመር ዑመር ብን ኸጣብ በጣም የሚያስገርሙኝ ሁለት ነገር አለ አንድ የሚያስቀኝ አለ አንድ የሚያስለቅሰኝ አለ አንድ የሚያስቀኝ ነገር ከተምር ጣዖት እንሰራና እንሰራና ሽሬን የምናደርግ ሆነበት እንበላው ነበር። አኛ ስቀኝ በህይወታችን ጫወታ ጌታ ብላ ያመልኩት ሌላ ጊዜ ይለምኑታል። ቴምሩን በሰው ምስል ወይ የሆነ ነገር ቅርጽ ይሰሩና ምን ያደርጋል? ጌታችን ሆይ እንደዛ አድርግልን፣ እንደዚህ ስጠን፣ ምን አድርግልን እባክህ ምናምን ምናምን ብለው ይሰግዱለታል። ነው ይጸልዩትና ሲርባችን እናደርገው ነበር አለ እንበላው ነበር። በጣም የሚያስገርመኝ ነገር ይሄ በተለይ አሁን ምን ያክል እንደዘቀጥ የሚገርም ይሄ ነገር አሁን ያስገርመኛል። በጣም የማይቀረው ስራ የሚያሳዝነኝ ነገር ደግሞ ሴት መቃብር ውስጥ ቆፍሬ የቀብር አስገባት አቢ ቀድ አሷበ ሊሕየተ ከሱራ ጢምህን አፈር ነካብህ አለችኝ። እስካሁን ድረስ ያስለቅሰኝ ነበር። በጣም ንዛ አድርገዋል። ታላላቅ ሰዎች ቀብረዋል። እንግዲህ ግን ያን አይነት ህይወት ነበር የምትገፋ ፈሚንሁም ከነሱ ውስጥ ነበረ የደፈንዋ የሚቀብራት ነበር ወይ ሴት ልጅ ሀያ በህይወት እያለች ማለት ሀያ ሀያ እባብም ይሆናል ሌላ ቦታ ተመጣጣ ሲሆን ሀያ ማለት እባብ ማለት ነው ሀየተን ፈጣ እባብ ማለት ነው እዚህ ቦታ ላይ በህይወት እያለች ማለት ነው ሀታ ደግሞ ተንድስሙት ከሱራ ካፈችን እንድትሞት ይቀብራት ነበር ለሊት ከተወለ ማንም ያላየ ከሆነ ቀስ ብሎ ከነ ህይወቷ የት ነው የሚቀብራት ባሮች ይቀብራል ሽንት በአሁን ሰዓት ደግሞ ከዝም ከምን ከምን ከምን ያደርግና ይቀብራል። ወንድም ፈሚንሁም መን ካነ ከነሱ ውስጥ ነበረ ይድፈንሁ የሚቀብራት ነበረ ወይ ሐየ በህይወት እያለ አታተሙ እንድትሞት ተከትራ አካፈል ወሚንሁም ከነሱም ውስጥ ነበረ መየትሩኳ የሚተዋት ተብቃ እንድትኖርም ይተዋታል የሐያት ዝል በውርደት ህይወት እንድትገ ወልመሃን የፈተና የመከራ ህይወት እንድትገፋም እንደው እድል ብሎላት ከዳነች በቃ እሱ ትደግና እንደፈለገች ያለ የሻላት እድሉን ያገኘች ለመዳን ህይወቷን ብትገፋም አስቸጋሪ ህይወት ነው የምትገፋ። ሴት ናት፣ ትወረሳለች። የፈለገችውን አታገባም፣ ወደ ፈለገችበት አትሄድም፣ የፈለገችውን ማድረግ አትችልም። እነሱ እንደ ሸቀጥ ብቻ ነው የሚቀያየሩት። ሀታ ራሱ ባሏ ሲሞት ሌላ ባል ይወርሳት ነበር ያለ ፍላጎቷ እንደ እቃ ትወረሳለች። የባል ንብረት ባል ሲሞት የተወሰነ ገንዘብ ትቷል፣ ሚስቱን ትቷል፣ ውርስ ይቀራመቷታል። ወንድሞች ካሉ ያስቀሯታል ወራሾች ያለ ፍላጎቷ ብትኖርም ብትኖርም መኖር አይደለም ከሞተ በላይ ካሉት ፈሚንሁም መን ካነ የድፈንዋ የሚቀብራት ነበር ወይ ሀያ በህይወት እያለ ሀታ ተሞታ ታህተ ቁራብ ከአፈር ስር ማለት ከስር ማለት ወሚንሁም ከእነሱም ውስጥ ነበር ከአረቦች መየትሩኳ የሚተዋት ተብቃ እንድትቆይ እንድትኖር في حياتين بهيوت الظل የውርደት ህይወት እንድትገፋ ወልመሃና የመከራ ህይወት እንድትገፋ የሚተዋትም ነበረ። ግልጽ ነው። ከማ ቃለ ተዓላ አላህ እንዲህ ሲል ይገልጸዋል። ወኢዛ ቡሽረ ሲያበስሩት አሐድሁም አንዳቸው ሲበሰር ይላል አላህ ቢልኡንሳ ሴት ልጅ ተወለደልህ ተብሎ ብስራት ሲመጣለት ዘለ ይሆናል وجهه ፊቱ ይሆናል مسودا ጥቁር ይላል ፊቱ ይላል አላህ ሲ ወይንም ዲ ይሄ በቪዲዮ ላይ وإذا بشر ሲበሰር أحدهم አንዳቸው ሲበሰር ብልኡንሳ ሴት ተብሎ ብስራት ሲደርሰው ይላል አላህ ظل አይፋራ ይሆናል وجهه ፊቱ ይሆናል ምን مسودا ጥቁር ይሆናል ፊቱ ጥቁር ይላል وهو كظيم የተቆጨ ሲሆን ማለት ነው በቁጭት ብዛት ፊቱ ጥቁር ይላል እፍ ባይ ፍቅር ሸክም መጣ ነው። አስቸጋሪ ህይወት ልገፋ ነው። እድለ ቢስ ይባላል። ወይዛ ቡሸረ ሲበሰር አሃዱም አንዳቸው ቢል እንሳ ሴሊ ተወለደለ ተብሎ ሲበሰር ይላል አላህ በላ ይሆናል። ወጅሁሁ ፊቱ ይሆናል አባት ሙስወደን ፊቱ ጥቁር ይሆናል። በምን ምክንያት ወሆ ከዚ ከቁጭት የተነሳ ማለት ከዚ ማለት ምን ማለት ነው? መቆጨት እኔ ወንድ ልጅ ነው ብዬ እኔ ወንድ ሰው ወለደ የተዋራ ይደበቃል፣ ይሰወራል። ሰው ያፍራ ምንልቀው ከሰዎች እንደዚህ ነበር። የተዋራ ይደበቃል፣ ሚነልቀውም ከሰዎች ለምን ምን ሱኢ አስቀያሚ ስለሆነ ምን አስረብ የተበከረበት ነገር በጣም አስቀያሚ ስለሆነ ከሰዎች ይደበቅ ነበር። ተወለደ ምን እያሉ እንዳይጠይቁት በቃ ለምን ሴት እያለ መንገዱ ራሱ የተዋራ ይሰበቃል ሚነል ከሰዎች ይሰወራል። ለምን ሚን ሱኢ አስቀያሚ ስለሆነ ማቡሽራ ቢ የተበሰረበት ብስራት አዩምሲኩሁ ይሁን ይዋልላል ምን በማድረግ ላይ አዩምሲኩሁ ለያዘው ይሄንን የተወለደ ልጅ አላሁኒ እንደው እንደተዋረድኩት ብዬ ለያዘው አም የዱሱሁ ፊ ቱራብ ወይ አፈር ውስጥ ሊቅበረው አላህ ነው በሰዋራ ይሰበቃል። ሚነልቀውም ከሰዎች ሚን ሱኢ ማ ቡሸረ ቢሂ ምንድን ነው? መጥፎ ስለሆነ አስቀያሚ ስለሆነ ማቡሸረ ቢሂ የተበሰረበት የደረሰው ብስራት አስቀያሚ ስለሆነ ከሰዎች ይደበቃል። እናም ያምታታል። ምን በማለት ነው የሚያምታታው? አዩም ሲኩሁ ይህ ሰው እንዳዲግ ያድርገው አላሁኒን ከውርደት ጋር ዝም ብሎ የያዘ የሚስወለደ አም የድስት ሙዘከር ሁ ያለው እሱ ያለው ልጅ ብሎ አይ ቦታን አልተመለከተም። ሲኩ የያዘው ይህ እንደተወለደ አላሁን ከነውርደት ብሎ የያዘው አም የድስሁ ወይ ይቅበረው አም የድፉንሁ ማለት ነው። የድስሁ ደስ ማለት ቢማዕና ደፈነ ቀበረ ማለት ነው። አም የድስሁ ወይ ይቅበረው ፊቱራ አፈሩ ይህን ያምጣታል። አላ ንስሙ ማይላል አላህ ታአ ምንኛ ከፋ ማያሕኩሙን የሚፈርዱት ፍርድ የሚያስተላልፉት ውሳኔ ምንኛ የከፋ ነው ይላል። ከዛ ምን ሰዓት እየተገረመ የሰው ልጅ ጭካኔ አረመኔ አረመኔነታቸው ገና እኔ ነኝ የፈጠርኩት خلق الزوجين الذكر والانثى ወንድና ሴትን ጾታ አድርጎ የፈጠረ ኃያል ጌታ ነው خلق الله لآدم حواء ለአደም بلا حواء ለአደም አደምነት የለውም بلا حواء ولك لست أنت إلا بزوجتك إلا بالزوجة لأن الله خلق አላህ አንተን ራሱ የሚያጓጓው በምንድን ነው? ጀና ምን አለ ነው የሚለው ቁረል ዐይን እዚህ እንድትነሳሳበት ቁረል ዐይን የሌለበት ባዶ ቢሆን ኖሮ ፀሐይ ነፍስ ምን